بسم الله الحمد لله والصلاة والسلام على رسول الله የሼኹ ልእስላም አቂደት ልዋሲጥያን ጀምረን አስራ ሶስተኛው ክፍል ላይ ዛሬ አስራ ሶስተኛው ክፍል ኢትባቱ ልከላም ሊላሂ ተዓላ ከላምን ንግግርን ለአላህ ስብሓነሁ ወተዓላ ማስረት ነው። አላህ ስብሓነሁ ወተዓላ ይናገራል። አላህ ስብሓነሁ ወተዓላ በፈለገ ጊዜ ይናገራል። በፈለገው ሁኔታ ይናገራል። የአላህ ስብሓነሁ ወተዓላ ንግግርን በተመለከተ የተለያዩ አቋሞች ቢኖሩም እንኳን ቀጥተኛው እና ትክክለኛው አቋም አንድ ብቻ ነው። ያም የአህል ሱና ወልጀማ አቋም ነው። የአህል ሱና አቋም አላህ ስብሓንሁ ወተዓላ ተናጋሪ ከመሆን አልተወገደም፣ አይወገድም። አላህ መታሻ ይናገራል፣ በፈለገው ጊዜ ይናገራል። ወቢማሻ በፈለገውም ይናገራል ከይፈሻ በሻው በፈለገው ሁኔታ ይናገራል አላህ ተባረከ ወተዓላ የአላህ ስብሓነ ወተዓላን ከላም ስንመለከት ለአላህ ስናሰብት ሲፈቱን ዛትያ ነው ልንለው እንችላለን እንደዚሁም ሲፈቱን ፊዕልያ ልንለው እንችላለን። እንደሚታወቀው የአላህ ባህሪያቶችን ዑለሞቻችን እንደዚህ በማለት ይከፍላሉ። ሲፈቱ ዛትያ የሚባለው ከአላህ ዛት ከአላህ ጋራ ሁሌም ያለና የማይነጠል ነው። ለምሳሌ አላህ ተባረከ ወተዓላ ሁለት እጆች አሉት እንደምንለው የፍጡራንን የማይመስሉ ከልቅናው ጋር የሚገጥሙ ሁለት እጆች አሉት እንላለን። ይሄ ሲፈቱን ዛትያ ነው። ዑሉውም እንደዚሁ ከፍ ማለቱ አላህ ተባረከ ወተዓላ ከባሮቹ ከፍጡራኖች በላይ መሆኑም እንደዚሁ ሲፈቱን ዛትያ ነው ያሉ ዑለሞች ያኒ ዑሉው ከአላህ ዛት የሚነጠል ነገር አይደለምና ነው። صفة فعلية إني بالو الله تبارك وتعالى صفة لقي سرون ونقرنو لمثالي الرسول عليه الصلاة والسلام ينزل ربنا إلى السماء الدنيا حين يبقى ثلث الليل الآخر ده. الله تبارك وتعالى ربي تسمى يوردال يللتو عند ሶስተኛ ክፍል በሚቀር ጊዜ عليه الصلاة والسلام የንዝሉ ከይፈ ይሻ አላህ በፈለገው በሻው ሁኔታ ይወርዳል። ግን የፍጡራንን በማይመስል ሁኔታ ማለት ነው። ለሱ ልቅናም በሚገጥመው ሁኔታ እና ከላምም ላይ ይህንኑ ነው የምንለው። ስለዚህ ይሄኛውን ሲፈቱን ዛትያ ፍዕልያ የምንልበት ነገር ምንድን ነው? ዛትይ ዛትያም ሊሆን ይችላል ፍዕልያም ሊሆን ይችላል ብለን የምንለው አላህ ተባረከ ወተዓላ ሙተከሊም ነው ተናጋሪ ነው ተናጋሪነቱን በምናይ ጊዜ አላህ ስብሓን ወተዓላ ሁሌም ተናጋሪ ነው የተናጋሪነት ተናጋሪነት ዛትይ ነው የሚነጠል ነገር አይደለም ከአላህ ተባረከ ወተዓላ ፊዕልያ የምንለው ደግሞ አንዳንድ ንግግሮችን ነጥለን በምናይ ጊዜ ፍዕልያ ነው እንለዋለን። ምክንያቱም አላህ እነዚህን ነገሮች በፈለገ ጊዜ ተናግሯቸዋልና ነው። ለምሳሌ አላህ ሙሳን ዓለይሂ ሰላቱ ወሰላም አናግሯል። ነቢዩን ዓለይሂ ሰላቱ ወሰላም አናግሯቸዋል። በተለያየ ጊዜ የተለያዩ ነገሮችን አዟል። በተለያየ ጊዜ የተለያዩ ነገሮችን ከልክሏል። እነዚህም የተለያዩ ንግግሮችን በማየት ሲፈቱን ፊዕልያ ነው ልንለው እንችላለን ማለት ነው وإذ قال الله ومن أصدق من الله حديثا ومن أصدق من نو يبلت تاما من الله كالله حديثا نققر معه كنققر بكل ከአላህ የበለጠ ታማኝ ማን ነው? ይሄ እስቲፍሃም ነው እንግዲህ መን የሚለው ነገር ግን እስቲፍሃሙ ቢማዕነ ነፊ ይሉታል። ነፊን የያዘ ነው እዛ ውስጥ ማለት ነው። ከአላህ የበለጠ ታማኝ የለም ማለት ነው። ነገር ግን እስቲፍሃም ሲጨመርበት እንደውም የበለጠ አብለቅ ይሆናል ንግግሩ ማለት ነው። ያ ምን ማለት ነው እናንተ ብትሞግቱም እንኳን አለ ብላችሁ የለም ጭራሽ ነው። እዚህ ላይ ሐዲሰን ብሎ ሲል ንግግርን እናሰብታለን። ሁለተኛውም ላይ እንደዚህ ቂለን የሚለው ያው ሐዲሰን ማለት ነው። ወመን አስደቁ ሚን ቂላ ከሁለቱ አያቶች እንግዲህ ንግግርን እናሰብታለን። ምክንያቱም ሐዲስና ቂል የሚለው ንግግር ነውና ሌሎች ያለፉ የአላህ ስብሓነ ወተዓላ ሲፋቶች ላይ ያልነውን ነገር እዚሁ እንላለን። የአላህ አላህ ተናጋሪ ነው። ንግግር ምን እንደሆነ እናውቃለን፣ ግልጽ ነው። ነገር ግን የአላህ ንግግር የፍጡራን ንግግር አይመስልም። የፍጡራን ደግሞ የአላህን አይመስልም። ተምሲልን እንፈያለን ማለት ነው። ተሽቢህን እንፈያለን። ከይፍያውንም አናውቅም። ወላሁ አዕለም። وإذا قال الله الله بالغزي زي يا عيسى ابن مريم أنت يا مريم لج عيسى وهي بالغزي زي أستوسم زي لاي الله وإذا قال بالوالد مريم زي الله تبارك وتعالى يا عيسى ابن مريم بالوالد እዚህ لاي ما لازم ይህንን ሲል እንግዲህ ይህንን ሲል አላህ ይሄ ንግግር የሚሰማ ነው የሚሆነው በዒሳ የሚሰማ እሱም ዒሳም የሚረዳውና የሚገነዘበው ነገር ይሆናል። እዚህ ላይ እንደውም ጭራሽ የምንረዳው ነገር ምንድን ነው? በሰውት በድምፅም እንደሚሆን ነው። በእርግጥ አንድ ሀዲስ አለ ቡኻሪ ላይ ተዘግቧል። አብሶውት የሚል አለ ያኔ ከነ ሙሉ ሰነዱ ባይዘግቡትም እዛ ውስጥ ማለት ነው ወተመት ከሊመቱ ረቢከ የጌታህ ንግግር ሞላች ምልእ ሆነች ስድቀን ወዓድላ በእውነተኝነትና በፍትህ እውነተኝነቱ የሚንጠለጠለው ያው በኸበር ላይ ነው አላህ ተባረከ ወተዓላ ያለፈውን ነገር ተናግሯል፣ የሚመጣውን ነገር ተናግሯል። ይህ ሁሉ ኸበር እውነት ነው ነው። ወዓድለን ብለን ስንል ደግሞ አሁን ፍትሁን ማለት ነው። ፍትሁ ምን ይሆናል? ከፍርዱ ጋር የሚንጠለጠል ይሆናል፣ በፍርዱ ላይ የሚንጠለጠል ይሆናል እና የአላህ ኸበር በእውነት የተሞላ ነው። ፍርዱ ደግሞ በፍትህ የተሞላ ነው። እዚህ ላይ ከሊመቱ ረቢክ አለ እንግዲህ የጌታ ንግግር ወከለመ አላሁ ሙሳ ተክሊማ አላህ ሙሳን አናገረው ተክሊመን ማነጋገር ነው ይህ ተክሊመን መስጠሩን ሙአኪድ አረጋጋጭ የሆነ መስጠር ነው ለምሳሌ እንደዚህ መስደር ምንድን ነው አረጋጋጭ የሆነ መስደር ሌላ ነገር ሰው አድማጩ ሌላ ነገር እንዳይገነዘብ የመጀመሪያውን ነገር የሚያረጋግጥ ነገር ነው። ለምሳሌ ጃአ ዘይዱን ሲባል ዘይድ መጣ፣ ግልጽ ነው። በእርግጥ ይሄ ራሱ ማለት ነው። ግን አንዳንድ ሰዎች ሌላ ነገር እንዳይገነዘቡ ለምሳሌ ዘይድ መጣ ሲባል የእሱ ወሬ መጣ ወይ ሌሎች ሌሎች ነገሮችን ዛሂር ያልሆኑ ነገሮችን እንዳይገነዘቡና በቀጥታ እዛው ቀጥተኛው ትርጉም ላይ እንዲቆም የሚረዳ ነገር ነው። ጃአ ዘይዱን ነፍሱ ይባላል። ነፍስ የሚለው ነገር አረጋጋጭ ነው፣ ሙአኪድ ነው ለዘይድ ማለት ነው። ዘይድ ራሱ መጣ ማለት ነው። ሌላ አይደለም የመጣው ራሱ ነው። እዚህም ላይ አላህ ሙሳን አነጋግሮታል። ማነጋገርን ሌላ ነገር አይደለም። ምንም አይነት በር የማይከፍት ነገር ነው። ለሌላ መጃዝ ምናምን ነው የሚባለው ነገር ማለት ነው። ይሄ አነጋገር ወይም ደግሞ የውሰት አነጋገር ምናምን የሚሉት ማለት ነው። በር አይከፍትም። ሚንሁም መን ከለመ አላህ አላህ መልእክተኞችን ከወሳ በኋላ ቲልከ ሩሱሉ ፈضልና ባዕضሁም ላ ባዕض ሚንሁም መን ከለመ አላህ ይላል። ከእነሱ ውስጥ አላህ ያናገረዋለን እንግዲህ አስማኡ ሲፋት ላይ አላህ ለነፍሱ ያሰበተውን ነገር አለማስበት በጣም ትልቅ ጥመት መሆኑን የምንገነዘብበት አንዱ ነገር ምንድን ነው? አላህ ያሰበተውን ሳያሰብቱ ሲጠሩ ተቃራኒውን ማለት ይቻላል እያሉ ነው። በግልጽ ባይናገሩት የተናገሩትም አሉ። ለምሳሌ አላህ ሙሳን አናገረው ይላል አላህ ተባረከ ወተዓላ ምን ይላል ሙብተዲዑ? አይ አላናገረውም ይላል። አላህም ሙሳን ተጣራ ይላል። አይ አልጠራውም ይላል ማለት ነው። በተቃራኒ አላህ ይጠብቀን እንዲህ አይነት ጥመት ውስጥ የሚከት ነው የፍልስፍናና የሙብተዲዓዎች አካሄድ። ወለማ ጃአ ሙሳ ሙሳ በመጣ ጊዜ ሊሚቃቲና ለቀጠሯችን ወከለመሁ ረቡህ ጌታው አናገረው እንደሚታወቀው የመጀመሪያው አያት ላይ አንዳንድ ወከለመ አላሁ ሙሳ ተክሊመን የሚለው ላይ ወከለመ አላህ ሙሳ ተክሊመን ብለው ተሐሪፍ ውስጥ ግልጽ ተሐሪፍ ውስጥ የገቡ ጠማሞች ነበሩ። ያም ወከለመ አላህ በመነሶም ማለት ነው በፋትሕ ቀርተው አላህ የሚለውን ስለዚህ ምን ይሆናል ሙሳ ላይ ሐረካ ግልጽ ስለማይሆን እንደሚታወቀው ድርጊት ፈጻሚ ነጠላ ስም ሲሆን በቦማ ነው የሚሆነው። ድርጊት ተቀባዩ ደግሞ በፈትሐ ነው የሚሆነው። ሙሳ የሚለው ቃል ቦማም ሆነ ፈትሐ ግልጽ አይሆንበትም። ስለዚህ ድርጊት ተቀባይ ይሁን ድርጊት ፈጻሚ ራሱን በማየት ብቻ ልናውቀው አንችልም፣ ሌሎች ነገሮችን በማየት እንጂ። ስለዚህ ወከለመ አላህ ሙሳ ሲሆን ሙሳ አላህን አናገረው ይሆናል ማለት ነው። ሙሳ መርፉዕ ይሆናል ማለት ነው። አላህ የሚለው ግን ሙሳ አላህን አናገረው ማለት እንጂ አላህ ሙሳን አናገረው ማለት አይደለም ወደ ማለት ይሄዳሉ። አላህ ይጠብቀን ከእንዲህ አይነቱ ውርደት። ሙሂም ይሄኛው ግን ምንም መፈናፈኛ አይሰጣቸውም። ይሄኛው ولما جاء موسى لميقاتنا وكلمه ربه إلى لبنان وناديناه على الله آه، موسى عليه السلام من جانب الطور كطور ترى الأيمن بكأني بكل يعني كموسى بكأني بكل لالو وقربناه نجيا وقربناه قربناه نجيا من أن يقروا هنا قربناه على الله ሁለቱም ነገር እንደዚህ ሙናጃትም እዚህ ውስጥ አለ፣ ሙናዳም አለ። መጀመሪያው ወናጀይናሁ ሲል ጥሪ ነው። ጥሪ ሩቅ ላለ ለሚሆነው፣ ነጅየን ደግሞ ቅርብ ላለ ነው። ብቻ ያኛው ከፍ ባለ ድምፅ ይሆናል፣ ይሄኛው ዝቅ ባለ ድምፅ ይላሉ። አረብኛ ቋንቋ የሚያስፈርደው ይህንኑ ነው። ብቻ አላህ ሙሳን ጠርሶታል ከዛም አናግሮታል የሚልን ነገር እዚህ እንይዛለን ነው وإذ نادى ربك موسى وإذ نادى በተጣራ ጊዜ ربك ጌታ ሙሳን በተጣራ ጊዜ አኒእቲ ልቀውም አዛሊሚን እነዚህም በዳይ ህዝቦች ዘንድ ሂድ ብሎ ሲለው ማለት ነው። እዚህም ላይ وإذ نادى ربك ይላል ጌታ በተጣራ ጊዜ وناداهما ربهما وناداهما ጠራቸው ሁለቱን ማለት ነው። ማንን? አደምና ሐዋን ማለት ነው። ربهما ጌታቸው ምን አላቸው? አለም አንሃኩማ አላቸው። እንቲልኩም አሸጀራ ከዚች ዛፍ አልከለከልኳችሁም ወይ አላቸው። ወየውመ ዩናዲህም በሚጠራ ጊዜ አላህ ተባረከ ወተዓላ የውመ ልቅያማ ፈየቁል ይላል ማዛ አጀብቱም ልሙርሰሊን ለመልእክተኞች ምን ምላሽ ሰጣችሁ ይላቸዋል። ያው እዚህም ላይ ጥሪን እያሰበት ነው። ጥሪ ደግሞ የታወቀ ነው ድምፅ እንዳለበት ከዛም በኋላ ሰው የሚገነዘበው የሚረዳው ነገር እንደሆነ የሚሰማው ነገር እንደሆነ የሚሰማ ነው። የሙብተዳዎች አካሄድ ፍልስፍና የተቀላቀለበት ነገር ስለሆነ የሚገርመው ነገር ለሰሚው ራሱ የሚገባው ነገር አይደለም። መጀመሪያ ላይም የእነሱን አቋም ትንሽ ለመነካካት ፈልጌ የነበረ ግን ትቼዋለሁ። ምክንያቱም ጭንቅላት የሚያዞር ነገር ነው የነሱ እነሱ ራሳቸው የሚገባቸውም አይመስልም። ምክንያቱም ሼኹል እስላም ከዛም በኋላ ትልልቅ ዑለሞቻችን እብን ዑሰይሚን እነዚህ ሰዎች የግሪክ ፍልስፍና ጫጩቶች እንደሆኑ ግልጽ አድርገዋል። የግሪክ ፈላስፎች አስተሳሰብ ነው እነሱ ላይ የተጫነው እና አንዳንዴ ለመረዳት በጣም ይከብዳል። የአህል ወልጀማ ወልጀማዓ አቂዳን መስማት ግን እጅግ በጣም ለመረዳት የሚቀለ ነገር ነው። ምክንያቱም እንዳለ ከቁርአንና ከሐዲስ የተወሰደ እንጂ ምንም የሚጨመርበት ነገር ስለሌለ ማለት ነው። ወይን አሐዱ ሚነል ሙሽሪኪን ወይን አሐዱ አንድ ሚነል ሙሽሪኪን ከሙሽሪኮች እስተጃረከ አስጠጋኝ ቢልህ ማለት ነው። አስጠጋኝ ብሎ ቢልህ ከሙሽሪኮቹ فأجره አስጠጋው حتى يسمع كلام الله يا ንግግር እስኪሰማ ድረስ እዚህ ላይ በተጨማሪ የምንገነዘበው ነገር ምንድን ነው? እንግዲህ የሰው ሰው ሐታ የስማዕ ከላም አላህ የተባለው ከነቢዩ ዓለይሂ ሰላቱ ወሰላም የአላህን ንግግር እስኪሰማ ነው። ስለዚህ ቁርአንን ከሰዎች ብንሰማው አሁንም የአላህ ከላም ከመሆኑ አይወገድም ማለት ነው። አሁንም የአላህ ንግግር ነው። ስንቀራ ብንሰማ ያ የአላህ ንግግር ነው የምንለው። ተጽፎ ስናየውም የአላህ ንግግር ነው ነው የሰውየውን ድምፅ አይደለም፣ የሚቀራውን ነገር ነው የአላህ ሱብሓነሁ ወተዓላ ንግግር ብለን የምንለው። وقد كان فريق منهم يسمعون كلام الله ثم يحرفونه من بعد ما عقلوه وهم يعلمون وقد كان برقط نبر على فريق منهم كالناس كفلوا يسمعون كلام الله يا الله النقر يسمعلو ثم يحرفونه كذام يتأمموتان ሚን ባዕድ ማ አቀሉሁ ከተገነዘቡት በኋላ ሁም ያዕለሙነ እነሱ የሚያውቁ ሲሆኑ ይህ እንግዲህ የአይሁዶች ባህሪ ነው የአላህ ስብሓነሁ ወተዓላ ንግግርን ማጣመም ከዛ ሙብተዲዓዎች ወርሰውታል ከነሱ ዝብላ የስማዑነ ከላም አላህ አለ እንግዲህ የአላህን ንግግር ይሰማሉ የሚሰማው የአላህ ስብሓንሁ ወተዓላ ንግግር ነው ከዛም በኋላ ثመ ዩሐርፉነሁ ሚን ባዕድ ማ ዓቀሉሁ ወሁም ያዕለሙን እንግዲህ ቀጥሎ ደግሞ ዩሪዱን አን ዩበድሉ ከላም አላህ ዩሪዱን ይፈልጋሉ አን ዩበድሉ ከላም አላህ የአላህን ንግግር ሊቀይሩ ይፈልጋሉ ቁል ለን ተተቢዑና በላቸው ለን ተተቢዑና አትከተሉንም በላቸው ከዛሊኩም ቃል አላሁ ሚን ቀብል እንደዚያችሁ ቃል አላህ አላህ ብሏል ሚን ቀብሉ ከዚህ በፊት ይሄ ደግሞ አዕራቦችን በተመለከተ ነው الله النفس بتملكة انجليز سيقول لك المخلفون اذا انطلقتم الى مغانم لتاخذوها ذرونا نتبعكم እነዚህ ሰዎች ሁደይቢያ በሚሄዱ ጊዜ ነቢዩ አለይሂ ሰላት ወሰላም ቀርተው ነበር እነሱ ከዛ በኋላ ኸይበር አለ የኸይበር ምርኮ ሁደይቢያ ላይ ለተሳተፉ ሰዎች ብቻ እንዲሆን ሆነ ሕክሙ በዚህ ጊዜ እነሱ ምን አሉ? ሙኸለፎቹ ወደኋላ የቀሩት ከሁደይቢያ የቀሩት ማለት ነው። እናንተ ወደ መጋኒም ምርኮ ወደ ምርኮ በምትሄዱ ጊዜ ልትወስዷት ማለት ነው። ዘሩና ነተቤኩም ተውን ባካችሁ እንከተላችኋል። ገኒማው ላይ እንከተላችኋል። የአራቦቹ ማለት እንደሚታወቀው አዕራብ የገጠሩ አካባቢ ነው አዕራብ የሚባለው እና አላህ ምን አለ ዩሪዱን አንዩበድሉ ከላም አላህ የአላህን ንግግር ሊለውጡ ይፈልጋሉ አትከተሉንም በላቸው ሁደይቢያ ላይ አልነበራችሁምና ዛሬ ኸኒማውን ምርኮውን ለመካፈልና ለመውሰድ እኛን አትከተሉንም፣ አላህ ደንግጓል፣ አብቅቷል በላቸው ነው። እዚህም ላይ ዩሪዱን አን ዩበድሉ ከላም አላህ አለ። የአላህን ንግግር ሊቀይሩ ይፈልጋሉ አለ። ወትሉ ማ ወትሉ አንብብ ማ ኡሕየ ኢለይከ በአንተ ላይ የተወረደውን ሚን ኪታቢ ረቢ ከጌታ መጽሐፍ ላ ሙበድላ ቀያሪ የለም፣ ሊከሊማቲሂ ንግግሩን ቀያሪ የለም። ብዙዎቹ ቦታዎች ላይ ያው አንድ አይነት ነገር ነው የምናየው። ለጤነኛ ልብ አንድ ይበቃ ነበረ። ግን የታመመ በርካታ ልብ አለና በርካታ ነገር ብናመጣም የማይበቃው አለ። ነስአሉ ላህ ሰላመተ ወልዓፊያ። إن هذا القرآن هي قرآن يقص يتركل على بني إسرائيل بني إسرائيل هزبوش لاي أكثر الذي يا أبزان فيه يختلفون እነሱ በእሱ ላይ የሚለያዩበትን አብዛኛውን ነገር ይተርካል ቁርአን ለምሳሌ <coughs> በዒሳ ጉዳይ መለያየታቸውን ይመስል በጣም ከፍተኛ ልዩነት ነው ያላቸው አይሁዶችና ክርስቲያኖች። በል ክርስቲያኖች ራሳቸው በጣም ከፍተኛ ልዩነት አላቸው። እሱም በተመለከተ እና የመሳሰሉ ትልልቅ ጉዳዮችን አላህ ቁርአኑ ላይ አብራርቷል። ቀጥሎ ኢስባቱ ተንዚል ልቁርአን ሚን አላህ ተዓላ ቁርአን ከአላህ የተወረደ መሆኑ ይህን ማስበት ነው ወሃዛ ይህ ኪታቡን መጽሐፍ ነው አንዘልናሁ ሙባረክ የተባረከ ሲሆን ኸይር ነገሩ የበዛ ሲሆን አወረድ ነው አለ የቁርአን መውረድን ስናነሳ ተያይዞ መወሳት ያለበት አንድ ነገር አለ ያም ምንድነው ቁርአን ወረደ ሲባል ከአላህ ተባረከ ወተዓላ ነው የወረደው ስለዚህ ወረደ ሲባል ከላይ ወደ ታች መውረዱን እንገነዘባለን። ለው አንዘልና ሀዘ ልቁርአን ይህንን ቁርአን ብናወርድ ኑሮ አላ ጀበሊን በተራራ ላይ ለረአይተሁ ባየኸው ነበር ኻሽዐን ሙተሰዲዐ ኻሽዐን ሙተሰዲዐ ደው የተዋረደና ተሰንጣቂ ሆኖ ሚን ኸሽየትላህ ከአላህ ፍራቻ የተነሳ እንዲሆነ ታየው ነበር ግን በሰው ልብ ላይ በተለይ አንዳንዶቻችን ላይ አንዳንዴ ምንም ነገር አለመፍጠሩ በጣም ያሳዝናል። አላህ እንዳለው ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار وإن منها لما يشقق فيخرج منه الماء وإن منها لما يهبط من خشية الله وما الله بغافل عما تعملون قال بقرة አላህ ይጠብቀን። እዚህም ላይ አሁን ለው አንዘልና ሀዛ ቁርአን ብናወርደው ኖሮ በተራራ ላይ ብሎ ሲል ግን በሰው ልጅ ላይ ወርዷል። ያው መውረዱን እንገነዘባለን ከአላህ ተባረከ ወተዓላ ማለት ነው። ወኢዛ በደልና በቀየርን ጊዜ አየተን አንቀጽን መካነ አያ በአንዲት አንቀጽ ስፍራ ሌላን በተካን ጊዜ ማለት ነው። ወላሁ አዕለሙ ቢማ ዩነዝል አላህ አዋቂ ነው በሚያወርደው ነገር። እነሱ ግን ምን ይላሉ? ቃሉ ኢነማ አንተ ሙፍተር፣ አንተ እኮ ቀጣፊ እንጂ ሌላ አይደለህም ይላሉ። إنما من أداة الحصر ገደብን ታስጠቅማለች። አንተ مفتر ቀጣፊ እንጂ ሌላ አይደለህም ማለት ነው። በል አክሰርሁም ላ ያዕለሙን፣ ነገር ግን ብዙዎቹ አያውቁ። قل نزله روح القدس ጅብሪሉ አወረደው በላቸው። من ربك ከጌታ بالحق በእውነት ليثبت الذين آمنوا እነዚያ አመኑት እንዲያጸና ወሁደን ወቡሽራ ልሙስሊሚን ሲሆን ማለት ነው። ቅን መንገድ መምሪያና ወቡሽራ ብስራት ሲሆን ለሙስሊሚን ለሙስሊሞች ወለቀድ ነዕለሙ በእርግጥ እናውቃለን አነሁም የቁሉን እነሱ ይላሉ እነማ ዩዓልሙሁ በሸር እሱን እኮ የሚያስተምረው በሸር ሰው ነው ይላሉ መላይካ ከሰማይ ወሬ ይዞለት እየመጣ ሳይሆን ዝም ብሎ ሰው ነው የሚያስተምረው ይላሉ ሊሳኑ ለዚ ዩልሒዱነ ኢለይህ ያ ሊሳኑ ለዚ ያ አንደበት ዩልሒዱነ ኢለይህ ወደሱ የሚያጠምሙት አዕጀሚይ ነው አረብኛ ሳይሆን ከአረብኛ ውጭ የሆነ ቋንቋ ነው። ይሄ ምንድን ነው? ነቢዩ ዓለይሂ ሰላቱ ወሰላምን ያስተምራል ብለው የሚሉት ሰው የአረብኛ ቋንቋ ተናጋሪ ሳይሆን ሌላ ቋንቋ ተናጋሪ ነው። ያ ሰው ተውራትና ኢንጂል ያውቃል ብለው ያምናሉ። ስለዚህ እናንተ እንዲህ ብላችሁ የምትሉት ሰው አረብኛ ቋንቋ ተናጋሪ አይደለም። የሚናገረው ቋንቋ አረብኛ አይደለም። ወሃዛ ይሄ ደግሞ ቁርአን ሊሳኑን አረብዩ ሙቢን በጣም ግልጽ የሆነ አረብኛ ቋንቋ ነው። እዚህም ላይ ቁል ነዘለሁ ሩሑል ቁዱስ ሚን ረቢክ ይላል። ጅብሪል ከጌታህ ይዞት ወረደ ይላል። ያው ቁርአን ላይም ቅድም ያነሳው ያነሳነው አይነት ጭቅጭቅ አለ። ጀምራ ላይ አላህ ተባረከ ወተዓላ ንግግርን በተመለከተ ያነሳነው ነገር እዚህም ይነሳል። አንዳንዶቹ ያው ቁርአን መክሉቅ ነው ይላሉ ሙሉ በሙሉ። ሌሎቹም ቅድም ፍልስፍናቸው አይገባም ያልኳቸው አንዳንድ ዒባራ አን ከላሚላህ ይሉታል። የአላህ ንግግር የተገለጸበት የተተረከበት ነገር እንጂ የአላህ ንግግር አይደለም ይላሉ። የሚገርመው ነገር ለዚህ ንግግራቸው አሻዕራዎች እንደዚህ ይላሉ። ለዚህ ንግግራቸው እንደው አይደለም እና ከቁርአንና ከሐዲስ ከሰለፎች አንድ ሰው አምጡ ቢባሉ አያመጡም። አንድም ንግግር ማለት ነው። ነስአል ላህ ሰላመት ወልዓፊያ። በጣም ይገርማል። አቂዳ እንግዲህ በልብ የሚቋጠር ትልቅ ነገር ነው። ግን ይህንን ትልቅ ነገር ዝም ብለው ከቁርአንም ከሀዲስም ሳይወሰድ እንደፈለገ መናገር በጣም የሚያሳዝን ነገር ነው። ምንም ሰለፍ ሳይኖራቸው ለዚያው ማለት ነው። ይህ ከሰሓባ ከታቢዕዮቻችን ከትልልቆቹ ማለት ነው። ጠይብ እዚህ ላይ እናቁመው። ቀጥሎ ኢትባቱ ሩእየት ልሙእሚኒን ሊረብህም የውመ ልቅያማ ወልቅያማ አማኞች ጌታቸውን እንደሚያዩ ከሱ እንጀምራለን። ከዛ ያ አሁን ቀጣይ ያለው ርዕስ የመጨረሻ ቁርአን የቁርአን መረጃዎች የሚጠናቀቁበት ነው። ከዛ በኋላ ሀዲሱን እንጀምራለን። አላሁ ተዓላ አለም። ወሰሊ ወሰሊሙ አላ ነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም